الحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه ክቡራና ክቡራት ፋልቶክ ተከታታዮች በሙሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ በመቀጠል ዛሬ ኢንሻአላህ ተዓላ ቡሉጉል መራም من ادله الاحكام ከተባለው ኪታባችን ትምህርታችን ይቀጥላል ወይም ይጀምራል ያቆምነው ባቡል ሐሲ على الخشوع في الصلاه ሶላት ውስጥ ፍርሃት የሚያመጣን ነገር አላህ እንድንፈራ የሚያደርጉ ነገሮችን መስራት እንዳለብን ቢዚ የሚያደርጉ ነገሮችን መራቅ እንዳለብን የሚገልጽ ምዕራፍ ሲሆን ሐዲስ ቁጥር 100 ስንት መሆኑ ነው 189 ማለት ነው 189 ላይ እንነሳለን ኢንሻአላህ ተዓላ من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام ورحمة الله بسم الله الحمد لله صلاة والسلام على رسول الله صلى الله عليه وسلم باب الحث على الخشوع في الصلاة عن أبي هريرة رضي الله عنه قال نهى رسول الله صلى الله عليه وسلم أن يصلي الرجل مختصرا متفق عليه واللفظ لمسلم ومعناه أن, أن يجعل يده على خاصرته وفي البخاري عن عائشة رضي الله عنها أن ذلك فعل اليهود في صلاتهم طيب جزاك الله خير أحتاجين. آه، وعن ابي هريره من قزي وعن كذا كتباله رويه عن ابي هريره مالتنا ከሳቸው ተዘገበ رضي الله عنه انه قال እርሳቸው አሉ ማለት ተዘግቧል نهى رسول الله صلى الله عليه وسلم يا الله سبحانه وتعالى መልእክተኛ ከልክለዋል يصلي الرجل ወንድዮ ከመስገድ ወንድ ወንድን ሰው ከመስገድ ከልክለውታል ሙክተሲራ ማለት ሽንጡን ይዞ ማለት ነው እንግዲህ የገጠር አማርኛ ቅርጤውን ይዞ እንላለን ሽንጡን ይዞ የሚጨፍር ሰው የሚደልቅ ሰው አይታችሁ አለ በገጠር ከተማ ማይጠፋ ሽንጡን ይዞ ማለት ነው ልክ እንደዛ አድርጎ መስገድ አይቻልም ብለው ከልክለዋል ነው متفقون عليه ቡኻሪና ሙስሊም የዘገቡት ነው ወለፍዙ ቅንብሩ ቃላቱ ለሙስሊሚን የሙስሊም ነው አለ የሙስሊም ነው ቅንብሩ ማለት ነው ወማዕናሁ ምን ማለት ነው ሙختصራ አሁን ጥደቃሉ አረበኛ አረበኛ ብቻ የተማረ ሰው ቢተረጉመው ሙختصራ ማለት አጠር አድርጎ ነው የሚሆነው ጥሬ ትርጉሙ اختصار ማለት ማሳጠር ማለት ነው እዚህ ቦታ የተፈለገው ግን ማሳጠር አይደለም اخ جعل اليد في خاصرته ማለት ነው ዝቅርጤው ላይ ወይም ሽንጡ ላይ እጁን ይዝ ማለት ነው ቀኝ እጁን በቀኝ ሽንጡ ላይ ግራ እጁን እግራ ሽንጡ ላይ አድርጎ መስገድ አይሆንም አንደኛ ተከቡር ነው ያ ኩራት የሚገልጽ ሁኔታ እንጂ ኹሹዕ ፍርሃት ያለውን ነገር የሚያሳይ ስላል አይደለም የቡኻሪ ዘገባ እንደዘገበው ወፊል ቡኻሪ ቡኻሪ ዘንድ ያን አይሻ አይሻ በዘገበችው ሐዲስ ከአቡ ሁረይራ ሳይሆን አነ ذلك እጆቹን ሽንጥና ሽንጡ ላይ ማስቀመጡ ፊዕሉ اليهودي የይሁዳዎች ተግባር ነው መቼ የሚፈጽሙት ከተባለ في ሶላትህም ሶላታቸውን በሚሰግዱ ሰዓት ያው እነሱ ጾላት የሚሉት ነገር በሚያደርጉ ሰዓት የሚጠቀሙት ነው እኛ ደግሞ የታዘዝነው خالف اليهود والنصارى ነው ይሁዳዎችንና ነሷራዎችን ንቀፋቸው ተለያዩዋቸው ንቀፋቸው የተባለ ስለዚህ አይሆንም አይሆንም የተባለበት ምክንያቱ የይሁዶች ተግባር ስለሆነ አንዱ እሱ ነው ሌላው የተከቡር ምልክት ነው ይላሉ አልብቲዓዱ عن مشابهات اليهود ይሁዳን ከመመሳሰል መራቅ እንዳለብን ነው ምክንያቱም እነሱ እጆቻቸውን ሽንጦቻቸው ላይ ወይም ቅርጦቻቸው ላይ ያስቀምጣሉ በሚሰግዱ ሰዓት ማለት ነው ወይም ደግሞ በአባባል انه فعل المتكبرين ተብሏል ወላ ሙናፋተ በሁለቱም ምን ተረጉመው አይጋጭም የይሁዳዎችም ነው የተከበሩም ነው ብንል ችግር የለውም ምክንያቱም ይሁዳ ማለት የተከበሩ ዋና ባለቤቶች ናቸው የኩራት ምን ጦቢዓት ይሁድ አልኪብሩ ይላል واحتقار الناس ኩራት ማለት ምንድነው እስቲ ታውቁታላችሁ ኩራት ማለት እንደ እስላም ምን ማለት ነው ኩራት ማለት የሚመስለንኛ ያካሃድ የምናምን ምናምን ነው የሚመስለው አይደል ኩራት ማለት ግን እኮ ኪብር ማለት ኩራት ማለት ነው ኩራት ማለት ደግሞ ምን ማለት ነው ሐቅን አለመቀበል ሰውን አስተናንሶ ማየት ኩራት ይባላል احتقار الناس ስለዚህ ይሁዳዎች ከነሱ በላይ ሰው ያለ አይመስላቸው ሌላውን ዝቅ አገው እነሱን በላይ የሚያደርጉት ማለት ነው احتقارنا ولا يرون شعبا ولا جنسا افضل منهم ከጎሳም ሆነ ከነገድም ሆነ ከህዝብም እንደኛ የሚበልጥ የለም ብለው ቁጭ ይሁዶቹ فهم يقولون انهم شعب الله المختار እንደውም እኛ ምርጥ የአላህ ባሮች ነን ብለው የሚያስቡት ራሳቸው ማለት ነው እሺ እጆችን ሽንጥና ሽንጥ ላይ አድርጎ ወንድን ከመስገድ ከልክለዋል አለ ሴትስ ብትሆን እዚህ ጋር የተፈለገው ነሃ ረሱላህ አይሰል الرجل ማለት አይሰል የሸም ማለት ነው ማንኛውም ሰው ከመስገድ ተከልክል ወይም ከልክለውታል ሙክተሲረን ነው ያው እሳቸው ቀጣ የተናገሩት ወንዱ ስለሆነ እንጂ መልእክቱ ለሁሉም ነው المطلوب في الصلاه الخشوع والخضوع لان المصلي واقف بين يدي الله تعالى متذللا بعيدا عن صفات المتكبرين <clears throat> ወሲማሁም ከኩራተኞች ባህሪያትና ምልክት የራቀ ሆኖ እንዲሰግድ ነው የሚፈለገው ሰውነቱም ሆነ ከላይ አካሉ ላይ የሚታየው የአላህን ፍርሃት ያለው መምሰል አለበት ውስጡም ቀልቡም አላህን የፈራና ለአላህ ዝቅ ያለ መሆን ነው የሚጠበቀው ማለት ነው የጥመት ባለቤቶችን የኩራት ባለቤቶችን የወንጀል ባለቤቶችን መራቅ እንዳለብን መመሳሰል እንደሌለብን ነው የሚያሳየን فإن من تشبه بقوم فهو منهم ተብሏል ካፊርን የተመሳሰለ ሰው ካፊር ነው እ መጥፎን ሰው የተመሳሰለ ሰው ያው እንደ መጥፎ ይወሰዳል ማለት ነው ባይሆን እዚህ ጋር ነህዩ ለተንዚህ ነው ወይስ ለተህሪም ነው ነው ደግሞ ለተህሪም ነው ከተባለ አንዳንዶቹ ተህሪም ከሆነ ሶላቱ ይበላሻል የሚሉ ነገር አለ አተህሪሙ يقتضي بطلان الصلاه የሚል ኡሱል ያመጣሉ ለተዚህ ነው ካሉ ግን ያው ይጠላል ነገር ግን ሶላቱ ሶላቱን አያበላሸውም ሶላቱን አያበላሸውም ተግባሩ ግን ይጠላል ነው ስለዚህ ጅምሁር ዑለማ ነህዩን እዚጋ ከልክለዋል የሚለውን በጣም የጠበቀ ክልከላ ሳይሆን እንደነ ዝሙት እንደነ ኩራት ማን ነው አዎ እንደነ ኩራትም ሆነ እንደነ ሐሜት በከባድ የተከለከለ አይደለም የሚል ወስደዋል ምናልባት እጁን ሽንጡ ላይ ማስቀመጡ ብቻ አይተን ይሄ ሰው በቃ حرام ሰርቷል ሶላ ተብራሽቷል አንልም ነገር ግን ሁን ብሎ በይሁዶች ለመመሳሰል ፈልጉ ኩራትን ለመከናነፍ ፈልጉ ሽንጡ ላይ አድርጎ ከሰገደ የዛን ጊዜ حرامු ለተንዚህ ሳይሆን ለተህሪም ነው እንላለን ክልከላው ማለት ነው ቀጥሉ وانس رضي الله تعالى عنه ان رسول الله صلى الله عليه وسلم قال اذا قدم اشعوا فابدأوا به قبل ان تصلوا المغرب متفق عليه طيب وعن انس كانس تزجب رضي الله عنه سراون الله يوددلنا انس بن مالك من على ان رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا قال የሚቀጥለውን ተናግረዋል اذا قدم العشاء عشاء ነው የምንለው بفتح العين عينون بفتحه عشاء ከሆነ እራት ማለት ነው ኢሻ ከሆነ ከሆነ የኢሻ ሶላት ነው ወይም ምሽት ማለት ነው ስለዚህ አሁን ራት የተፈለገውና اذا قدم العشاء ራት መጥቶ ከቀረበ ፊታችን ላይ ከመጣ ማለት ነው فابدأوا به በራቱ ጀምሩ ራት ነው መቀደም ያለበት ከማን ከኢሻ ወይስ ከመግሪብ ቀብለ አንተ تصلوا المغرب መግሪብን ከመስገዳችሁ በፊት ራት ቀርቦ ከሆነና ያን ራት ለመብላት ጉጉት አድሮባችሁ ከሆነ እባችሁ ራሱ ላይ ያለ ወደ ሶላቱ ብገቡትም ሶላቱ ሶላት አይሆንም እምግቡ ጋር ነው ቀልባቹ ያለው ያ እንዳይሆን ሶላቱን ከማስቀደም ራቱን አስቀድሙ ነው እንግዲህ ቀብለ አንሶል መግሪብ ማለታቸው መግሪብ ነበር ትንሽ የሚያደናገረውና ወቅቱ አጭር ነው የሚባለው እንጂ ኢሻማ እንግዲህ ሚንባቢና አውላ አለ እንደው ይበልጥ እንደው መቀደም አለበት ነው ባይሆን ዚጋ ቀልባችን ወደ ምግቡ የሚሰቀል ከሆነ ነው ራስ በልተን ግጥም ያገን በልተን ከሆነ አራበንም ብናገኝም ማር ማንለ ሰዎች ምግብ ቀረበ ብለው ወደ ምግቡ አንሄድም ወደ ስራታችን ነው የምንሄደው ነገር ግን ዱር ብሎ የመጣ ስራ ቆይቶ የመጣ ሰው እንደገባ ራስ ቀረበለት መግሪብም ደረሰና ይቃ ተደረገ ምን ያድርግ ራሱን ያስቀድም ነው ምሳስ ቢሆን ዙሁር ላይ እንበል ለምሳሌ ዙሁር ላይ ምሳስ ፈልጎታል ምሳ ቀረበ ሶላት ቀረበ አሁን የተፈለገው እዚህ ጋር አብዛኛ ያለውን ክስተት ነው እንጂ የሚነግረን ያው ነው ምግብ ቀርቦ ቀልባችሁ እየተሰቀለ እየፈለገው ወደ ሶላት አትግቡ ነው የተፈለገው اذا كان وقت صلاه المغرب የመግሪብ ወቅት ደርሶ በአጋጣሚ ደግሞ ወቀድ ቁድመ طعام العشاء የራት ምግብ ቀርቦ ወነፍሱ متشوقه اليه ነፍሳችን እየተስገበገበች ወይም ደግሞ ያን ነገር ለመብላት እየቋመጠች ማለት ነው فإن الافضل هو تقديم الطعام ምግብን ማስቀደሙ ይበልጣል ከማን ቀብላ ዳኢ ሶላህ ሶላቱን ከመስገዳችን በፊት ለምንድነው ቢባል ያው ኹሹ ያጠፋልና ራስ ከእህል ቀርቦ ወደ ሶላት መግባቱ ኹሹን ያጠፋልና ኹሹዓችን እንዳይጠፋ ነው ቀድ አፍላህ ሙእሚኑን الذين هم في صلاتهم خاشعون ያለውን እንዳናጣ ነው ማለት ነው طيب ሌላው بعض المالكيه ينبغي ان يعمم هذا الحكم ይሄ ብያኔ ለሁሉም ታሚም መድረስ አለበት ለሁሉም ሶላቶች ማለት ነው ለመግሪብና ለኢሻ ብቻ እንዳይመስላችሁ ينبغي ان يعمم هذا الحكم تعميمات ለሁሉም ማድረጉ ይመረጣል ولا يخص صلاه دون صلاه وان ذلك قد ورد في صلاه المغرب በአጋጣሚ ሐዲስ ሲናገሩ መግሪብ ላይ ራት ቀርቦ ስለነበረ ነው እንጂ የተናገሩት فليس فيه ما يقتضي الحصر فيها በመግሪብ ብቻ በኢሻ ብቻ ያጥራል ማለት አይደለም ነው ቀልባችን ጠቅለል ብላ ወደ ሶላቱ እንድትገባ ወደ ምግቡ እንዳትወሰወስ ነው ተብሏል ነገር ግን ምግብ ቀርቦልናል ምግብ እስከምንበላ ወቅቱ የሚያልፈን ከሆነስ የሶላቱ ምን እናድርገው ምግብ ከተበላ ወቅቱ የማይገኝ ከሆነ ሶላቱ መቀደም አለበት ነው ሶላቱ መቀደም አለበት ለምን ቀዷ መስገድ የለበትም እንዴው ቢጠና ሆሾ እንዲኖረው ተፈልጎ እንጂ ሆሾን አተን ደሞ ወቱ ወጥቶ ቀዷ ከሆነማ ሌላ ኪሳራ መጣ ማለት ስለዚህ ወቱ ካጠረ ሶላቱ ይቀደማል ነው ግን አንዳንዶቹ ምግቡ መቀደሙ ግዴታ ነው የሚሉ ዛሂርያ የሚባሉ አሉ የሐዲስን ገጽታውን ብቻ አይተው ሁክም የሚሰጡ ኢሻና ራት ከቀረበ ከሶላቱ ኢሻ ራስን አስቀድሙ የሚለው ትእዛዝ ስለሆነ ሶላቱ መቀደም አለበት ዋ ማስቀደሙ ዋጅብ ነው አሉ ምን ግዜ በእነሱ አካሃድ ሶላቱ መቀደም የለበትም ምግቡ ነው መቀደም ያለበት ነው ግን እዚህ ጋር አብዱላህ ኢብኑ ዑመር ይላሉ አብዱላህ ኢብኑ ዑመር የነብዩን አለይሂ ሰላቱ ወሰለም ሱና አፈላልጎ የሚተገብር ጎበዝ ነበረ እናሱ ኢቃም እያለ ምግብ ቀርቦለት ከሆነ ምግቡ ነው የሚጨርሰው ወደ ሶላቱ አይሮጥም ተባለ ለምን ይሄ ነብዩ አለይሂ ሰላም ቀድሙ ብለዋል ራት ቀድሙ ብለዋል እሱ የሚፈልጉታ በሰዓቱ በልቶ ሄድ ነበር ተረዲየላሁ ዐንሁ እና በጥቅሉ የምትወስዱልኝ ምግቡን የምንፈልገው ከሆነ ነው ምን ጊዜም ቢሆን ምግቡንም ፈልገን ወቅቱ የሚያልፍ ከሆነ ወደ ሶላቱ እንራወጥ ብያለሁ ويكره دخوله في الصلاه اذا كان بحضره طعام يشتهيه የሚል አለ ምግብ ቀርቦ ወደ ሶላት መግባቱ የሚከጅለው ምግብ እየተቀምጦ ወደ ሶላት መግባቱ ይጠላል ሲሉ የማይፈልገው እስከሆነ ችግር የለውም ሶላቱን ይጨርስ ይመስላል ነው ተፈጠረ وعن ابي ذر رضي الله عنه قال قال رسول الله صلى الله عليه وسلم إذا قام أحدكم في الصلاة فلا يمسح حاصا فإن رحمة تواجه تواجهه رواه خمسة بإسناد صحيح وزاد أحمد واحدة أو دع وفي صحيح عن مع معيق معيقب نحوه بغير تعليل طيب وعن أبي ذر ከአቡ ዘር ተዘገበ አቡ ዘር ረዲየላሁ عنه الغفاري የغفار ዘር የሆነው የየመናዊ ነው ረዲየላሁ አንሁ وارضاه አቡ ዘር يعيش وحده ويموت وحده የተባለው ሰሃቢ ነው ብቻው ይኖራ ሲኖር ሲሞትም ብቻው ነው የሚሞተው ማለትም ቀባሪ በርካታ ሙስሊም አይቀብረው ማይገኝም ዘካቢ ተብሏል እንዲያሉትም ሆኗል ያው ከሞተ በኋላ ግን ተናዙ ስለነበረው ወስዳቸው መንገድ ላይ ጣሉ ይብሎ ነበር መንገድ ላይ ጥለውት ሱሐቦች መጥተው አግኝተውት ከዛ ወስደው ቀበሩ ተብሏል እና አብዱላህ መስዑድ እነሱ ምን አለ قال قال رسول الله صلى الله عليه وسلم يا الله መልእክተኛ ተናግረዋል اذا قام احدكم አንዳችሁ በሚቆም ሰዓት አለ አሉ في الصلاه ሶላት ውስጥ ሶላት ውስጥ በሚገባ ሰዓት ማለት ነው ሶላት ውስጥ ሲገባ فلا يمسح الحصى ግንባሩ ላይ አፈር ማም ይኖራል እሱን አይበስ አንድ ወይም ደግሞ ሱጁድ የሚያደርግበት ቦታ ላይ አይበስ ማለት ነው ፈላይም ሰህል ሐሳ በእጆቹ ጠጠሮችን አያስተካክል ማለት ነው ለምን فإن الرحمة تواجهه يا الله እዝነት ትቅጣጫዋለችና رواه الخمسه አምስቱ ዘግበውታል ኢማሙ አህመድን ጨምሮ ማራቱ ማለት ነው ቢስናድን صحيح ትክክለኛ በሆነ ዘገባ ወዛደ አህመዱ في روايته ማለት ነው ዘገባው ላይ ኢማሙ አህመድ ጨምረዋል ምን ብለው واحده نودع ማበስ ካለብህ አንድ ጊዜ واحده ማለት امسح واحده او دع ማለት او ذر ወይም አዊት ሩክ ማለት ነው በነገራችን ዘር ማለት ተው ማለት ነው በአረበኛ ቃል አቡ ዘር ይገጥማ አው دع ማለትም دع ማለትም ምትሩክ ማለት ነው ተው ማለት ነው ስለዚህ ማበስ የለብህ ያ አባዘር አንተ አቡ ዘር ሆይ ላ ተምሰህ الحصى ጠጠር እንዳታብስ ካበስክ ደግሞ ዋሂደተን አውዳ ወይም መተውን ያለብህ ብለውታል وفي الصحيح በትክክለኛ ሐዲስ ተዘግቧል عن معيقب معيقب ከተባለው ሰውዬ نحوه ይሄን ይመስላል ባይሆን بغير تعليل ነው ያለ ምክንያት ነው የዘገበው የምንድነው ያለ ምክንያት ገብታችኋል አሙአይቂ በተዘገበው وفي الصحيح ካለ ብዙ ጊዜ ቡኻሪ ላይ ነው አሙአይቂ ቢን ከሙአይቂ ተዘግቧል نحوه አሁን ያሳለፍነው ሐዲስ የመሰለ اذا قام احدكم في الصلاه فلا يمسح الحصى የሚል ተዘግቧል بغير تعليل ምክንያቱን ሳይጨምር ምክንያቱን ሳይጨምር የላኛው ሳይጨምሩ አንድ ምክንያቱን ለምንድን ነው እንዳታብሱ የተባለው ምክንያት ማለት فإن الرحمه تواجهه የሚለው ቃል እንዳታብስ የተባለበት የአላህ እዝነት ተቅጣጫዋለችና ነው ይሄ ነው ምክንያቱ ማለት ነው እንዳይታበስ የተደረገበት ስለዚህ ኢማሙ አህመድ ምንድነው የዘገቡት ይዳቃ ማህር ኩፋቲ ፈላም ሰህል ሐሳ የሚለው ድረስ ብቻ ነው አይ ባለበት ምክንያት አልጠቀሱም አልዘረዘሩትም ማለት ነው አሁን ገብቷቸዋል ኢንሻአላህ እሺ ኢስናዱ ትክክል ነው ጥሩ ነው ብለዋል فإن الرحمة تواجهه የምትለው ላይ ግን አወላህወስ የሚባል ዘጋቢ ገብቶባታል ኢማም አህመድ በዘገቡበት ማለት ነው እና ኢማሙ አልባኒ ኢብኑ ሒባን ብቻ ናቸው ይሄን ሰው ያሞገሱት ሌሎቹ ዘንድ ትክክለኛና የመያዝ ዘገባው ላይ አዳላማ ፍትሃዊነትና ጭንቅላቱ የሰማውን ነገር ቋጥሮ መያዝ ላይ ጥሩ ነው ያለው ሰው ብዙም የለም ከብኑ ሒባን በስተቀር የሚል አለ ችግር አለበት እንደማለት ነው የሚያሳየው መስህ ማለት ማበስ ማለት እጃችንን በሆነ ነገር ላይ ማሳለፍ መስህ ይባላል ለምን ያረፈብንን ነገር ለማንሳት ምን አንቀሳቀሰው እንቅስቃሴ ማለት ነው ውሃ ሊሆን ይችላል አፈር ሊሆን ይችላል ጠጠር ሊሆን ይችላል መስህቱ ሸአ መስሐን ካለ አንድ ሰው እጆችን በሆነ ነገር ላይ በሆነ ሰውነቴ ላይ አሳለፍኩት ለማለት ነው አልሐሷ ማለት እንግዲህ ስንስ ያሉ ጠጠሮች አልሐሷ በመባል ይታወቃል ይሄው ምንድነው ሱጁድ ስናደርግ ግንባራችን ላይ የሚላከክ ነገር አለ አፈር ነገር ጠጠር ነገር እሱን አትበስ ለምን فإن الرحمة تواجهه ስለዚህ እዛ ቦታ ላይ እዝነት ተቅጣጫዋለይ ያን ጊዜ እሱን በሚያብስበት ሰዓት ቀልቡ ወደ ላይ ወሰወሳል ኹሹ ይጠፋበታል ያን ጊዜ ችግር ላይ ይወርቃል ማለት ተዋጅሁሁ ማ ተቃቢሉሁ አን الرحمه تنزل عليه وتقبل اليه ማለት ነው ግንባራችን ላይ አፈረስ ካለ ድረስ የአላህ ዘት ትመጣለች ትቅጣጭላለች ፊት ለፊታችን ትመጣለች ማለት ነው መፍሁሙል ሐዲስ የሐዲሱ በውስጥ ፍሬ ሐሳብ የሚሰጠው ምንድነው ያቺ አፈሯ እስካለ ድረስ ሙዋጃሃተ ረህማ አለ እሷ ከጠፋ ሙአጃሃተ ረህማ የለም እንደማለት የሚያሳየው ስለዚህ ሱጁድ ሱጁድ ስናደርግ አፈር የሚነካው ሰውነታችን ላይ የሚገኘውን አፈር አታራግፉት ነው በጥቅሉ ለምን ሶላት ስንገባ የአላህ ዝነት መጣለይ ያቺ ዝነት ደግሞ ሰውነታችን ላይ አፈር ሲኖር የበለጠ ትመጣለች ነው እሱን እንደ ላለማጣት አታንሱት እንደማለት ነው من ان الرحمه تكون تلك وجه هذه التربه ነው የሚያሳየው እዚህ አፈር ላይ የአላህ እዝነት ትቅጣጫለች ማለት ነው ሱጁድ ቦታው ላይ ወሰቢሁ عنده እንት እንደተባለው طيب خشيه العبث ጨዋታ የተፈራ መሆኑን ምን አይነት ጨዋታ የሶላትን ኹሹ የሚያጠፋ ነገር የሆነ የሚያጠፋ ነገር የሆነ ጨዋታ የተጠላ መሆኑን በግልጽ ያሳያል የሐዲስ ማለት ነው ሐዲያ ምን ያድርግ አንድ ሰው አይበስ ከተባለ ምን ያድርግ ሶላት ውስጥ ከመግባቱ በፊት የሚሰግድበትን ቦታ ማስተካከል ይችላል ከገባ በኋላ ግን እንዳለ ቀልቡን ሁሉ ወደ ሶላቱ ተፈኩር ነው ማውሰድ ያለበት እንጂ ግንባር ላይ ስላለው አፈር ማሰብ እሱን ማበስ ወዘተ ሰይጣን በዛ ገብቶ ይወሰውሰዋል ነው እና በጥቅሉ ይሄ ሐመለሁል ጅምሁሩ على الكراهات ይጠላል ማለት እንጂ حرام ነው ማለት አይደለም በጥቅሉ ግን ሶላት ውስጥ ሆነን ኹሹ የሚያመጣ ነገር ከመስራት የሚያመጣ ነገር መስራት ነው ያለብን ኹሹን የሚያጠፋ ነገር መራቅ ነው ያለብን ለማለት ነው ቀሩ وعن عائشة رضي الله عنها قالت سألت رسول الله صلى الله عليه وسلم عن التفات في الصلاة فقال هو اختل فقال هو اختلاط يخلصه الشيطان من الصلاة العباد رواه البخاري وللترمذي وصححه إياك والالتفات في الصلاة والالتفات في الصلاة فإنه هلكه فإن كان لابد ففي, ففي التطوع فإنه هلكته إيش وعن عائشة كعائشة تزجب رضي الله عنها سروان الله لله أنها قالت سؤالك ሰአልቱ ረሱላላሂ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ጠይቄያለሁኝ አለች አይሻ ከምን አንል الالتفات في الصلاه ሶላቱ እየሰገዱ በአይን ሰረቃ ታቀላችሁ ቂብላውን ሳንለቅ ወደ ቀኝና ወደ ግራ እየሰረቁ ማየት ይሄ التفات ይባላል ሶላት ውስጥ ሆኖ ሰውነቱን አይዞርም የተወሰነ ብቻ እንደ የተወሰነ ዘርጠጥ እያሉ ማየት እሱ التفات ይባላል እና ይሄ ነገር ይቻላል ለብዬ ስጠይቃቸው فقال علي عليه الصلاه والسلام هو اختلاس يختلس الشيطان من صلاه العبد ያ ሶላት ውስጥ እያለ በቀኙ ማን መጣ በግራ ማን አለፈ እያለ ገልመጥ እያለ የሚያየው ሰውዬ አሰጋገድማ የሰውየውን ሶላት ሰይጣን እየነጠቀው ነው አሉ اختلاሱን ንጥቀት ነው يختلسه የሚነጥቀው የሆነ አሸይጣኑ ሰይጣን ከማን من صلاه العبد እንግዲህ ሴት ሆነች ወንድ ሆነ ሰጋጁ በአብድ ይባላል የባሪያን ሶላት ሰይጣን የሚነጥቅበት አነጣጠቅ ነው ያን ዛም ሲዞር የምናየው ስለዚህ አትዙሩ ነው ዋናው ሰይጣን ሶላታችሁን እንዳይዘርፍባችሁ ከፈለጋችሁ التفات አታብዙ ነው التفات መዟዟርን አታብዙ ነው اختلاس اختلس الشيء استل استلبه نهزه مخاتله ይላል በድንገት አዘንግቶ አንድ ነገር ነጥቆ ከሄደ አንድ ነገር اختلسه ይባላል ነጠቀኝ ይባላል አይ ንጥቂያ እንግዲህ እንደምታውቁት ሳያስበው ድንገት ነጥቆ መውሰድ ነው አሁንም ሱራ ገብቻለሁ እየሰገድኩ ነው እያለ የሚያተርፍ መስሎት ሲያንቀላፋ ቀኝ ግራ ሲመለከት ሰይጣን አድብቶ ነጥቆት ይሄዳል ያ የምታውት መዟዟር ሶላት ውስጥ የምታውት መዟዟር የሰውየውን ሶላት ሰይጣን ሲነጥቀው ነው እያሉ ነው رواه البخاري ኢማም البخاري ዘግበውታል ወለትርሚዚ በዘገቡት ከአይሻ ሳይሆን አናነስ ነው የዘገቡት ወሶሐሐው ሐዲሱንም ጥሩ ብለው አስመረውበታል ኢያከ አደራህን አንተ ወንድሜ ኢያኪ አደራሽን እህቴ ወለልቲፋተ في الصلاه ሶላት ውስጥ መዟዟርን አደራ ኢያከማት ወሐድሩከ ማለት ነው አስጠነቅቀሃለሁ አስጠነቅቅሻለሁ ማለት ነው ወለልቲፋተ መዟዟርን في الصلاه ሶላት ውስጥ እየሰገዱ ለምን فانه هلك ጥፋት ነዋ ሐለከቱ ማለት ጥፋት ነው አንድ ሰው ጠፋው ወይ ማን እንደጠፍች ይላል እያለኮ ነው አልጠፋም ሰውየው ግን ተግባሩ የፈለገው ነገር ማጣት መጥፋት ነው መክሰር ነው ስለዚህ ሶላቱ ስም ሰገድኩ ካወራና ከሰገደ አይቀር ጥሩ የሆነ ሶላት መስገድ ያለበት አለዛ ሶላቱ ውስጥ ገብቶ የሚዟዟር ከሆነ እየወደመ እየጠፋ ነው ያለው ሰውየው ስለዚህ فإن ካነ لابد መዛዛሩ የማይቀር ነገር እንኳ ከመጣ ففي ተጠውይ እንደው ፈርድ ሶላት ላይ ቀልድ የለም ትርፍ ሶላት ላይ መቼም ቢያዝልን ባይያዝልን ቢመዘገብን ባይመዘገብልህም ቅጣት ስለማያመጣ ችግር የለውም ፈርድ ሶላት ላይ ግን ላ እንደላ አካላችንን ወደ ቂብላ ዙረን ነው መስገድ ያለብን ሙሉ በሙሉ መዟዟር የለብንም ነው ኢያከ احذرك ከ ካን ለወንድ ነው ኪ ካን ለሴት ነው احذرك ለወንድ አስጠነቅቀሃለሁ احذرك አስጠነቅቅሻለሁ ነው ወለልቲፋተ ወደ ቀኝ ወደ ግራ ከመዟዟር طيب እንደማለት ነው መዟዟርን ተጠንቀቅ ተጠንቀቂ فانه هلك هلاك ነው ጥፋት ነውና طيب አማራ ሚማላ ቡደ ከሆነ ግን አማራጭ የሌለው ከሆነ እ ከመዟዟር የማይቀር ከሆነልን ከሆነብን ምንድነው የምናደርገው በተርፈ ሶላት ላይ ነው ፈርድ ሶላት ላይ ላ አይቻልም ነብዩ አለይሂ ሰላቱ ወሰለም ፈርድ ሶላት ላይ ሲሆን ከበቅሎም ይሁን ከፈረስም ሆነ ወርደው ይሰግዳሉ ሱና ሲሆን ግን እዛው ላይ ይሰግዳሉ ተብሏል ስለዚህ መዟዟርን አደራ መዟዟራሽ ካልቀረ ደግሞ ትርፍ ሶላት ላይ ላይ ማታቸው በጥቅሉ ከዚህ ሐዲስ የምንረዳካታ ነገሮች አሉ አንደኛው ሶላት ውስጥ መዟዟር ያላ ያላስፈላጊና ወሳኝ ነገር ካልመጣ ነገር መዟዟር እንደሌለብን ነው طيب ሐጃ ጉዳይ ካለን ግን ምን አይ ጉዳይ ይመጣል የሚያዛዝር እ ሶላት ውስጥ ያለን ኮቲን ሰማለ ሆነ ቦታ ላይ ሆነ እንግዲህ ጅብ ሊመጣ ይችላል ጥላት ሊመጣ ይችላል ይታወቃል ያን ጊዜ ጨርሶ ወደ ሶላት መዘለብን ተብሎ አስማጥፋት ማጥፋት የለበትም የተወሰነ ፊቱን ሳይለቅ እንደዚህ ወደ ቀኝና ወደ ግራ ማድባት ይችላል ማለት ነው የተወሰነ ያላስፈላጊ ግን ምንም ይመጣል ብሎ የማይሰጋበት ቦታ ላይ መዛዛር የለበትም ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ላለዝም صوب بصلاه الصبح فجعل رسول الله يصلي وهو يلتفت ተሸብ ቀይና ግራ ያዩበት አጋጣሚ አለ አጋሚ ሌሊት ነው ሰዓቱ ዘበኛ የሚጠብቅ ሰው ወደዛ ልከው ነበረ እና ሰው ያለ የለም እያሉ እንደማየትም ይመስላል ያ ታይቷል ይሄ ማለት ምንድነው ክልከላው አደራ የሚለው ክልከላው ያው ይወደዳል አለመዟዟር ይወደዳል ለማለት እንጂ ሶላቱ ይበላሻል ማለት አይደለም ሶላቱ የሚበላሸው እንዳለ ሙሉ ሰውነታችን ዙረን ከሄርን ብቻ ነው ስለዚህ ጅምሁር الفقهاء على ان الالتفات اليسير ትንሽ የመዞር لا يبطل الصلاه ሶላትን አያበላሸውም ግን ይጠላል በተለይ በተለይ ኹሹ ለአላህ የምናሳየውን ፍርሃት የሚያጠፋ ከሆነ አንዳንድ ጊዜ እንኳን አንዳንድ ሰዎች ሶላት ሲገብተው ሶላት ውስጥ የገባ አይመስሉም ሲፈልጉ ጀርባቸውን ያካሉ ሲፈልጉ ራሳቸውን ያካሉ ሲፈልጉ እጃቸውን እንዲቀጭቀጭ ያደርጋሉ ስታያችን ሰዎች ሶላት ውስጥ አይደለም ምን ደረጃ ይደርሳል ስለዚህ እንደዛ ከሆነ ሁሹን እያጠፉ ነው ያሉት ሁሹ የሚለው ነገር መጀመሪያ ላይ በደንብ አልተረተኩትም እንጂ ሁሹ ቀልባችን ላይ አላህን መፍራት ሁሹ አካላችን ላይ ሁሹ ተግባራችን ላይ ይታያል ይላሉ ስለዚህ የቀሉ ብቻውን ዋጋ የለውም የአካል ብቻ ሁሹም ዋጋ የለውም ሁለቱ አንድ ላይ ሲሆን ነው ደግሞ አማራጭ ከጠፋ የቀልብ ቢያስ መገኘት አለበት ስለዚህ ዝም ብሎ እንደያከኩም ያው መንቀሳቀስ ጥሩ አይደለም ማለት ነው አስፈላጊ ሲሆን ነው በጣም የሚገርመኝ ግን ገና ሳይበላ የምናከሰዎች አለን ሰውነታችንን እንደ ትንሽ ከተሰማችን እጃችን ወደ ሰውነት ነው የሚሮጠው እዚህ ጋር والله በጣም የሚያጅም የሰለፎችን ነገር ስናስበው ስንሰማው ጭራሽ አይገናኝም ያጋር ሶላት ውስጥ ገብተው በራሪዎች እየመጡ ራሳቸው ላይ ቆሙ ነበር የቆመ ግንድ እየመሰላቸው ሰው አይመስላቸውም ያላቸው በቃ ወደ አላህ ከገቡ በኋላ ምንም ነገር አይታያቸውም ምን ይረፍባቸው ምን ይረፍባቸው አያውትም ይሄ ብቻ አይደለም በጦር ተወግተው ጦር ተወሮ የመጣ ጦር መጥቶ ሰውነት ላይ ገብቶበት ሶላት አልቆረጠም ሱሐቢዩ አንድ ጓደኛው ተኝቷል አጋጣሚ እሱ እየሰገደ ነው ጥላት ከርቀቱ በቀስ ወረወረና መጣው ሰውነቱ ላይ ገብቶ እያለ ሶላትን ሰግዳ ሰውየው አላቋርጥም ብሎ መጨረሻ ላይ ሲሳነው ያ ሷሃብ ንቅት ሲል ያልጠበቀው ነገር ነው ዘያየው እዚህ ደረጃ ናቸው እኛ ልብስን በማስተካከል አይደለም ሰውንታችን በልተን አይደለም ልብሳችን አምሯል አላማረም ተስተካክሎ አልተስተካከለም ስንት ምንደክም ሰዎች አለ ሱብሃንአላህ የኛም ሶላት ተብሏል የነሱም ሶላት ተብሏል የኛም ዒባዳ ተብሏል የነሱም ኢባዳ ተብሏል ላኪን ምስራቅና ምዕራብ ነው ሶላት ውስጥ ገብተን እንድንዛዛር የሚገፋፋን ሰይጣን ነው ምክንያቱም ሶላታችን ሊሰርቅ እየመጣ ስለሆነ እየሰረቀ ነው ማለት ነው ተዛዛርን ማለት ሰረቀን ማለት ነው እንደውም ይመጣና ሶላት ጎሏል እ ውዶ ተበላሽቷል የማይለው ነገር የለም ያን ጊዜ ሳታረጋግጡ አትወጡ የተባለውም ለዚህ ነው اختلاس አሉ እንደው የሰይጣን ዛ አዘንግቶ መጥቶ ሶላታችንን እንደዛ የተጓደለ ሶላት ማድረጉ የያዝነውን ነገር በድንገት እንደመነጠቅ ነው ብለው የሰጡት ትርጓሜ ማለት ነው አላየሃል ሶላትን አያበላሽም ነገር ግን አጅሩን ይቀንሰዋል መዛዛር ሶላት ሆኖ ማለት ነው የተወሰነ እየሰረቁ ማየት ተፈደሉ ጥሩ وعن انس رضي الله عنه وعن انس رضي الله عنه قال قال رسول الله صلى الله عليه وسلم اذا كان احدكم في الصلاه فانه يناجي ربه فلا يبصقن بين يديه ولا عن يمينه ولكن ولكن عن شماله تحت قدمه متفق عليه وفي رواية أو تحت قدمه طيب كانت بحديثنا أنس أنه قال قال رسول الله صلى الله عليه وسلم يا الله ملكتني آلو اذا كان احدكم في الصلاه አንዳችሁ ሶላት ውስጥ በሚሆንበት ሰዓት ሊገነዘበውና ሊያስተውለው የሚገባ ነገር ቢኖር فانه يناجي ربه ሚስጥር እያዋራ እንዳለ ይወቅ ይረዳ ስለዚህ እንኳን ከፈጣሪ ጋር ሚስጥር ያዘ ሰው አይደለም ከትልቅ ሰው ጋር የሚያወራ ሰው ፊቱ ላይ ተፊላል አይልም ስለዚህ ምራቅ ነገር እንኳን ቢመጣበት ታይጥፋ ፈላ يبسقن بين يديه ይሄ ከመጣበት ነው ካልመጣ ይትፈልማት አይደለም ፈላ يبسقن بين يديه ፊት ለፊቱ እንዳይተፋ ለምን ፈጣሪ አምላካችን ጌታችን እያናገረ ነው ያለው ምስጢር ምስጢር የምናወራው ሰው ደግሞ በኋላ አይሆንም ማለት መቼ በፊት ነው የሚሆነው ስለዚህ የምናናገረው ፈጣሪ ፊት ለፊታችን ነው ማለት ነው ወላ አን የሚኒሂ በስተቀኙም እንዳይተፋሉ በቀይ ጎኑ ለምን መላእክት አለና በቀይ ጎን መላእክት አለና ስለዚህ ምን ያድርግ ለፊት ፈጣሪው አለ ያው የሚያነግረው ፈጣሪ ነው ተብሏል በቀኝ መላእክ ወላ ሽማሊ በስተግራ በኩል ባይሆን ይጥፋሉ ያውም ደግሞ ታህታ ቀዳሚሂ ከጫማው ስር እንዳሁን ያለ መስጊድ እንዳይመስላችሁ ድሮ አሸዋለን የሚሰግዱ ስለዚህ በቀኝም ሆነ በግራ ከተፉ አፈር ነው የሚጠብቀው ከታች የሚቀበለው ነበረ ስለዚህ በቀኝ እንዳይተፋ በፊትም እንዳይተፋ በግራ በኩል እግሩ ስር ይጥፋና በእግሩ አፈር ለበስ አድርጎ ይቅበረው ማን ግን ውስጥ የተፋ ሰው ከፋረው መድፈን ነው ተባ ደፍኑ ሆኖ ተባ መድፈን ማለት አፈር ማልበስ ማለት ነው ይሄ ግን ያው ለድሮ መስጊድ ነው ብያቸዋል አሁን ላይ ብላጥም ከሆነ መጨመላለቅ ነው የሚሆነው ምንጣፍም ከሆነ እንደዛው የሚሆነው እርግጥ ምራቅ ነጃሳ አይደለም እይታው መንዘሩ ግን ደስ አይልም ስለዚህ ምን አሉ ይቅበረው ካልቀበረስ ምን ያድርግ ሰይ ቡኻሪ ያለ ሐዲስ ሌላ ሐዲስ አለ ባለፈው ቀርተናል ይሆን እንጀራቅ እጨርቁ ጫፍ ላይ ወይም ደግሞ ሶፍት ላይ ተፍ እንደዚህ እርስ በርስ ያሞጋብገውና ይጠቀም እንጂ መስጊድ ላይ ወይም ደግሞ አሁን አለ ምንጣፍ ላይ እንዳይተፋ ነው متفقون عليه وفي روايه او تحت قدمه يناجي ربه مناجات መመሳጠር ማለት ያ ايها الذين امنوا اذا تناجيتم ሚስጥር ስታወሩ ፈላ ተናጀው بالاسم በወንጀልና ወልዑድዋን ድንበር በማለፍ ዙሪያ ላይ አትመሳጠሩ አሁንም ሰው ወደ ሱራት ሲገባ ከአላህ ጋር መመሳጠር ምስጢር ማውራት ማለት ነውና ያን ጊዜ ደግሞ ፊትለፊቱ መጥፋት የለበትም ባጭሩ የሚተፋው የግድ አስፈላጊ ነው አንዳንድ ጊዜ ጉንፋን ሊይዘን ይችላል ጉሯራችን ላይ ድንገት የሆነ ነገር መጣ እንደዚህ በነገር ልትገባብን ትችላለች ያን ጊዜ አክታ የግድ ሊመጣ ይችላል አማራጭ ሲጠፋ ይዛግ ምን እናደርጋለን እንተፋለን ግን በቀኛችንም አይደለም በፊትለፊታችንም አይደለም በግራ በኩል እንቀብረዋለን ወይ ደግሞ ሶፍት ነገር ይዘን ከሆነ በሶፍት እንጠቀማለን ወይ ደግሞ የልብስ ብጣቂ የሚል ሰዎች አሉ አንዳንድ ሰዎች እሱን መጠቀም ይችላሉ ምራቅም በዛ መቀበል ማለት ነው ተቀብሮ ኳኪ እሱ ችግር የለም የቀይ ጎን ለምንድን ነው የተከለከለው በግራ በኩል ለምንድን ነው የተፈቀደው መላእክት ስላለ በቀይ ሳላ አይደለም በግራስ በኩል መላእክት አለ አይደለ አዎ ግን ክብር የሚሰጠው ለማን ነው ክብር ያለው ነገር በቀኝ ነው የሚሆነው እስንጃ እንኳን የምናደርገው በግራ እጃችን ነው በቀኝ እጃችን አይደለም ክብር አለው ምን ጊዜ የሚቀኙና ነው ወይም ደግሞ በግራ በኩል በምንተፋበት ሰዓት የግራው መላእክት ወደ ቀኝ ይዞራል ብለዋል طيب በግራም ሆኖ ደግሞ እንደ በግራ ይጥፋ አይደለም በእግሩ ስር ነው የተባለው እዛ እግሩ ስር ላይ መላእክት አይኖርም በጎን ቢኖርም የሚሉም ደግሞ አሉ አንዳንዶቹ ሌላው ፊትለፊቱ ጌታን ያናግራልና አይጥፋ ሲል العلو ثابت لله تعالى بالكتاب والسنه واجماع اهل السنه والجماعه በትክክል በቁርአን በሐዲስ በእጅማዕ የጸደቀው አላህ የበላይ መሆኑ ነው مستوٍ على عرشه بائن من خلقه محيط بكل شيء ነው የአህሉ ሱና ወልጀማዓ አቋም አሁን ኢስባቱ الجهال لله تعالى አቅጣጫ ወደ ላይ ነው አላህ ብሎ መስጠት ወይ ፊት ለፊቱ ፈጣሪ አለ ማለት የተከበበች ቦታ ተወሰች ቦታ ላይ ያለ ማለት አይደለም ይሐጡ አለው ማለት አይደለም አቅጣጫ ሰጠ ማለት ይሐጡ ማለት ሁሉ ነገር ማክበብ ማለት ነው እሱ አይደለም እንደ ወደዛ አቅጣጫ መኖሩን እንጂ ኢሃጣማ ولا يحيطن به ብሏል አላህ አላህን ማንም ሰው ሙሉ በሙሉ ማወቅ አይችልም ተብሏል والارض جميعا قبضته يوم القيامه والسماوات مطويات بيمينه ሰማይ ምድርን በቀኙ ይጠቀልላታል ተብሏል እንግዲህ ሰማይ ምድር ግዙፍ ፍጡር ነው አይደለ ግን ነገ በአኺራ አላህ Subhanahu ሁሉም ሰብስቦ እጁ ላይ እጁ ሲያስገባል ይሄን ዓለም ግበጃ ያደረገ ጌታ ዓለምን አሁንኛ ፊትለፊታችን የሆነውን ነገር ስናያለን እንዴ እንደው ሰማይን ማየት እንችላለን ቢባል እንኳ ጫፉን ነው የምናየው እንጂ ወደዚያ አናናቀም ፊትለፊታችን ተራራ አለ ቢባል ተራራውን እንየው እንጂ ይሃጣ እኮ ፍጥሩን እንኳን እንኳን ፈጣሪ ስለዚህ አላህ ፊትለፊት አለ ሲባልና ጂሃ ሲሰጠው እዛን ላይ ተቀምጧል ማለት አይደለም ዘላይ ቆሟል ማለት አይደለም ብቻ መስጠት የሐጧን አያመለክትም ነው አንዳንድ አሻሪያዎች የሚያሩ ስለሚከራከሩ ለምን ስንላቸው እነላህ ገኒዩን አን العالمين ይሉሃል ሀዳኛ ከአርሽ ይፈልጋል አላል ከሰማይ ይፈልጋል አላል አላህ ተብቃቃ ነው አዎ ግን ከላይ ነው አርህማኑ አለ አርሽ ተዋብሮ ስለነገረን ከላይ ነው ማለት አርሱና ጀማ ከላይ ነው ብሎ አመኑ ማለት ሰማይ ላይ እንደዚህ ሆኗል እንደዚህ ሆኗል ማለት አይደለም ከሰማይ ከአርሽ ይፈልጋል ማለትም አይደለም ነው طيب አልቡሳቁ ፊል መስጂዲ ኸጢአቱ የሚለው ሐዲስ አለ ብያቸዋለሁ እዚህ ጋር አብሮ መሄድላችሁ በግራ በኩል ይጥፋ ከሚለው ጋራ ደግሞ እንዳይተፋጭራሽ የሚከለክል ሐዲስ አለ እሱ ምንድነው አልቡሳቁ ፊል መስጂዲ መስጊድ ውስጥ መጥፋት ወንጀል ነው ወከፋረቱሃ ደፍኑሃ የሚል ቡኻሪና ሙስሊም የዘገቡት ሐዲስ አለ ከፋራው የወንጀል ማበሻው መቅበሩ ነው ካልቀበረ ወንጀለኛ ይሆናል ከቀበረ ወንጀል አይኖረውም ማለት ነው ምን ጊዜም ቢሆን ኢስላም ነዛፋ ንጽህናን አጥብቆ ባንክሮት ያዛል ከቆሻሻ ነገር መራቅ እንዳለብን ያበረታታል ስለዚህ ምራቅ ለመጥፋት የሚገደድበት አጋጣሚ እንኳን ቢፈጠር መንዲል ነገር ይዞ በዛ ማስወገድ አለበት መተፋት አለበት ቦታ እንጂ ደግሞ ማንኛውም ቦታ መተፋት የለበትም ነው طيب ሰዓታችን እያለቀ ነው ባብም አልመጣም ይመስለኛል ዙብና ቆሞ ይሻላል አይዋ ሰፋ ያለ ነው የሚመጣው ብዙ ቂስ ያለው ሐዲስ ነው የሚመጣው እዚህ በቀን هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين